ወኢን ምርአቱን ካፈት ሚን ባዕሊሃ ኑሹዘን አው ኢራዳ አለ። ባልና ምስት አንድ ቤት ላይ ያሉ አንዳንዴ አለመግባባት ይፈጠራል፣ መነዋቆር ይፈጠራል። እዚህ ላይ ሴት ምስት ከባሏ ኑሹዝነትን ቢገጥማት አለ አዝማሚያ ወደዛ የሚያስኬድ አይነት ሆኖ ብታየው አለ አው ኢራዳ ወይ ደግሞ ችላ ሚላት አይነት ነገር ሄዶ ሄዶ ሊፈታት አዝማሚያው አለመግባባቱ እያለ እያለ እያለ ችላ እያላት ወደ መላየት የሚያመጣ አይነት አዝማሚያዎች እያሉ የሚታይ ነገር ከሆነ አለ አላሁ ስብሓነ ወተዓላ ፈላ ጁናህ አለይሂማ አን በይነሁማ ሱልሃ ሁለቱም በስምምነት አንድ የሆነ እርቅን መፍጠር አለባቸው። ለዚህ ለሚፈጥሩት እርቅ ምንም ጥፋት፣ ወንጀል፣ ስህተት የለበትም ማለት ይሄንን በሐዲስ ነቢዩ አለይሂ ሰላቱ ወሰላም ሲያሳዩ ባልና ምስት እዚህ ጋር የገለጸው ምስትን ነው። ችላ ማለቱ የሚታየው ባልጋ ነው። ሄዶ ሄዶ መለያየት ጋር ሊገባ ነው። እርቅና ሰላምን እሷ ታምጣ። ምሳሌው ሁለት ምስት ቢኖረው እቺ የመጀመሪያዋ ምስት ወይ ሁለተኛዋም ትሁን ይሄ አይነት ነገር የገጠማት ችላ እያላት ችላ እያላት ወደሚያስማማ ጉዳይ ካልገቡ እሷን ትቶ ወደ አንደኛዋ ሊያዘነብል ነው። እነዚህ ከሚለያዩ እርቅና ሰላምን ማምጣቱ አስፈላጊ ነው። ባይበልጥ እሷ ሰላሙን ብታመጣ በምን ነቢዩ አለይሂ ሰላቱ ወሰላም በሐዲሳቸው አኢሻ በዘገበችው ሀዘ ረጅሉ የኩኑ ለሁ እምራአታን ሁለት ምስቶች ይኖሩታል። ለተፈጠረው አለመግባባት ውሳኔው አዝማሚያው ሊተዋት መሆኑን በደንብ ከተረዳች እኔን ከምትተወኝ ከምትፈታኝ ተፋተን እኔ ሌላም ችግር ውስጥ ከሚገባ ሰላም የሚሆን ነገር እኔ ቢያመጣስ ብላ አንዳንድ መብቶቿን ብትለቅ ማለት ነው። ለምሳሌ እኔ ጋር ታድር የነበረው ተራዬን ለቃለሁ፣ ማደርህ ሁለተኛው ምስትህ ጋር ይሁን። አንዳንድ ነገሮችን ቀለል ቀለል አድርጋለት ከፍፋለት ሊያስማማቸው የሚችል አማራጮችን ማምጣቷ በጣም ኸይር ነው። ይሄ ወንጀል የለበትም። ወሱልሁ ኸይር አለ ከመለያየቱ ከመፋታቱ እርቁ ሰላሙ በዚህ መልኩ የሚመጣው መልካም ነው የተሻለ ነው አለ አላሁ ስብሓነ ወተዓላ ወኡህድረት ልአንፉስ ሹህ እዚህ ጋ ባልም እኔ በፈለግኩትና ባሰብኩት ካልሆነ ሌላው ምርጫ አይዋጥልኝም የሚል ነው እሷም አንዳንድ የራሷን መብቶች በመልቀቅ ዙሪያ ነፍስያዋ ማትፈልግ ነው ነፍስያ በጣም ከፍተኛ ብኩል ውስጥ የገባ ሰዓት ስለሆነ ያን ሁሉ ትተው ሰላምን ለማምጣት ወኢን ትሕሲኑ ወተተቁ አለ አላሁ ስብሓነ ወተዓላ። እየሸመገለ ነው በሙዓመለተ ኒሳ እናንተም ያለና የሌለ ነገር እየመዘዛችሁ ጀውር ዙልም ውስጥ ከመግባት ጀውርን ትታችሁ አስማም የሆነና አግባቢ ነገር አምጥታችሁ ወኢን ትሕሲኑ ወተተቁ መልካም ብትሆኑ ተቅዋላህን ብትይዙ ፈኢነ ላሃ ካነ ቢማ ተዕመሉና ኸቢራ አላህ ለምታደርጉት መልካም ሥራ ሁሉ የማያውቀው ምስጢር የለምና ይላል። ወለን ተስተጢዑ አን ታዕዲሉ በይነ ኒሳ አለ። ሁለት ምስት ያላችሁ ሰዎች አለ አላሁ ስብሓነሁ ተዓላ። ባለ ሁለት ምስቶች በደንብ ስሙ። አትችሉም ፍትሃዊ መሆን በፍጹም አትችሉም አለ። በምን ፍትሃዊ መሆን የማይቻልባቸው ነገሮች አሉ። በሁሉ አይደለም። ቀን በመጠበቅ እዛ ቤት ሁለት ቀን የሚያድር የሚውል ከሆነ እዚኛውን ቤት ሁለት ቀን መዋል ማደር አለበት። እዛ ቤት የሚያወጣውን ወጪ እዚህ ቤትም ማውጣት አለበት። በሱ አቅም የሚሰሩትን ነገሮች ሁሉ ሚዛናዊ አድርጎ በፍትሃዊነት መጠበቅ ግድና ግድ ነው ለባል። ግን አንድ ከራሱ አቅም በላይ የሚሆን ነገር አለ። ይህንን ነው ወልን ትስተጢኡ አንተ አድሉ በይነ ኒሳ የሚለው ይህንን ነው። በአንተ አቅም በእኔ አቅም አንድ ፍትሃዊነትና ሚዛናዊነትን ግን መጠበቅ የማይቻል ነገር አለ። ነቢዩ አለህ ሰላቱ ወሰላም ለምስቶቻቸው አሁን ያልኩትን ሂደት ማድረግ ያለባቸውን ሚዛናዊነት ይጠብቃሉ። ውጪ በመስጠት ውሎ በማደር የሚደረገውን ሁሉ ነገር ይጠብቃሉ። አላሁመ ሃዛ ቀስሚ አሉ። እኔ ይሄ ፊማ አምሊኩ አሉ። በሚችለው በእኔ አቅም እኔ የታዘዝኩትን አርጌዋለሁኝ። በማስተዳደር እኩል በማየት እኩል በማውጣት ወጪ፣ ሌሎች ሌሎችንም ነገሮች እኔ መስራት በሚችለው ይሄው ጠብቅ ያለው ፈላ ተሉምኒ ፊማ ላ አምሊኩ አሉ ነቢዩ አለይሂ ሰላቱ ሰላም። አትውቀሰኝ፣ ወንጀለኛ ነው፣ ጥፋተኛ ነው ብለህ እኔ በማልችለው ጉዳይ ግን አቅሜ ባልሆነው ነገር እሱ ላይ ያ ማለት ፍቅር ነው፣ ማባ ነው፣ ቀልብ ውስጥ ያለ ጉዳይ ነው። ይሄ አንተ የምታመጣው አይደለም። የሰው ልጅ ሲወድ ሲያፈቅር አላህ ጥሎበትም ይሁን ምክንያቱ ምንም ምንም ይሁን ይሄንን ሁለት ቦታ መሰንጠቅ አይቻልም። እኩልና ሚዛናዊ አደርጋለሁ ይሄ አይቻልም። ተወው ባይነን ኒሳ ባል የሚስቶቹን አይደለም የሰው ልጅ ልጆቹንም ቢሆን ሲያስተዳድር በእይታ ሲያይ ኢተቁላህ ወአድሉ በይነ አውላዲኩም ብሎ ሲሉ ነቢዩ አንተ ማድረግ በምትችለው ነው። ቀልብ ላይ ጉዳይ ላለው ግን የቱን ልጅ ከየት ታበልጣለህ? እሱ አላህ የሚሰጥህ ነው። ይሄ አንተ አይደለም። ያንን ነው አላሁ ስብሓነ ወተዓላ ወለን ተስተጢኡ አንተ አድሉ በይነ ኒሳ በፍጹም ሚዛናዊ በፍቅር በሙሀባ እሱን ካል አትችሉም አለ። ወለው ሐረስቱም አለ አላህ ሱብሓነሁ ወተዓላ የፈለጋችሁትን ዋጋ ከፍላችሁ ብትጣጣሩም ምናልባት አንድ ነገር ሊል ይችላል። አንቺንም ወድሻለሁ፣ አንቺንም ወድሻለሁ ሊል ይችላል። ይሄ በአፍ ነው ይበል፣ እሱ ችግር የለውም። ግን ውስጥ ያለውን ሊያካፍል አይችልም። ይሄንን አትችሉትም አለ አላህ ሱብሓነሁ ወተዓላ ከእናንተ ግን መጠንቀቅ የሚገባችሁ ፈላ ተሚሉ ኩለል ማይል አለ። ቅድም ያልናቸውን ነገሮች እሱ ማድረግ የሚገባውን ነገር ወደ አንደኛው ብቻ አዘንብሎ ወደ አንደኛው ብቻ ተኝቶ እችን አስለቅሶ ወንዶች ጋር አንድ ችግር አለብን። አዲስ ሴት በሚያገባበት ጊዜ ለነገሩ ያችኛዋም ልትቀለብስ ስትል የምታደርጋቸው ነገሮች ሊኖሩ ይችላሉ። እንዳለ ይንጀላጀልና እንዳል መቶ በመቶ ወደዛ ይጠቃለላል። ይሄን አታድርጉ አለ። ፈላ ተሚሉ ኩለል መይል ፈተዘሩሃ ከልሙአለቅ አለ። እንዲህ ተንጠልጥላ የቀረች ነገር እንድትሆን ስሙ ስሙ ያንተ ሚስት ነች ትባላለች። ወይ በአንተው ስር አግባብ ያለውን ሁሉ ነገር ህግና ደንብ ጠብቀ ሚዛናዊነቱን ጠብቀ ያረክ ነገር በሌለበት ቀለቧን ትሰጥ የነበረውን ታይላት የነበረውን ታስተዳደር የነበረውን ሁሉ ትተ ወዲህ መዞር እንዳለ መጥፎ ጎን ጉድለት አይኖርም አይደለም። በነገራችን ለሴቶች ጥመታቸው ከድልዕ አሉ ነቢዩ አለይሂ ሰላቱ ሰላም፣ እንደ ጎድን አጥንት ነው አሉ። ጥምዝምዝ ያሉ ናቸው በባህሪ ቀጥ አደርጋለሁ ብለህ ብትል አትችለውም አሉ። አደርገዋለሁ ብለህ በግድ በፎርስ በጫና በረገጣ ትሰብረዋለህ አለ። ወከስሩሃ ጠላቁሃ አሉ። ትሰብርና ወደ ፍች ነው የምትገባው። ሌላ ምንም አይነት ነገር የለም። በዘዴ በምን በምን ማለት ነው ያለብህ። ጥሩ። ስለዚህ እዛች ጋር ደግሞ ያለው እዚህ ጋር ያለው ጉድለት እዛ ላይኖር ይችላል። አንደኛው ቤት ላይ አንደኛው ቤት ላለ ጉድለት አንደኛው ጋር ላይኖር ይችላል። አይነቱ ይለያያል። ስለዚህ ያንን ደካማ ጎን አንተ ሳታየው ለቤት ለልጆች፣ ለኑሮ ስትል መጠበቅ አለ አለብህ። ዝንባሌ መቶ በመቶ ወደዚህ መሆን ማለት በጣም አደጋ ነው። ማካፈል የማትችለው ሚዛን መጠበቅ የማትችለው አላህ ብቻ የሚሰጥህ የሚያድልህ ፍቅርም ብቻ ነው። የእሷን ጥፋት መዘህ እንዲህ ትሆናለች፣ እንዲህ ታረጋለች፣ እንዲህ ትናገራለች። ይሄ ሌላ አማርኛ ነው። ለዚህ ቀጪ አንተ አይደለህም። ቀለብ በማጉደል አስተዳድራዊ ነገሮችን በማሳጣት ልክ ጋ አስገባታለሁ እንደዚህ አድርገ አሽተ ቦታ አግባት ያለ ሸሪያ የለም። ያችን ተንከባክባል። ዛሬ አዲስ ስለሆነች ታረጃለች፣ እችም እንዳረጀች ይረግፋል። የዚችም ሰውነት ያችም እንደረገፈች ደግሞ የዛን ጊዜ ወደ ሶስተኛ ቀልባችን ይከጅላል። ያ መሆን ስላሌለበት ፈላ ተሚሉ ኩለልመ ይላል። እቺ ወይ ተፈታጭ አልሆነች፣ አንተ ወደዛ ተጠቃልሃል። በስ በይነ ሰማይ ወልአርድ ላይ የሆነ የተንጠለጠለ ነገር ወይ አልወደቀ ወይ በሮ ወደ ሰማይ አልሄደ እንዲህ ንፋስ እንዲህ እንት እንደሚያረግ እንደሚያንዣብበው እንደዚህ አድርጋ አትጫወትባት። ይሄ አይነቱ የተጠላ ነው። ነቢዩ አለይሂ ሰላቱ ሰላም በአንድ ሀዲሳቸው መንካነት ለሁ ኢምራአታና ሁለት ምስት ኖሮት ፈማለ ኢላ ኢህዳሁማ ወደ አንደኛዋ አዘነበለ። ቅድም ባልነው አይነት ቅያ ማለት እንግዲህ ማንም ሞቶ ይቀሰቀሳል። ያለነ የሚኖር ነው፣ የታወቀ ነው። ቅያ ማለት ሲቀሰቀስ ወሽቁሁ ማኢሉን አሉ ነቢዩ አለይሂ ሰላቱ ሰላም። አንድ ጎኑ ይሄ አንድ ጎኑ ከዚኛው ወይ ከዚኛው ከአንድ አንድ ጎኑ ወሽቁሁ ማኢሉን አሉ። ፓራላይዝ ሆኖ ነው የሚነሳው። ቅያማላ አሉ ቅያማለት አሉ እንዳለ አንዱ ጎን ፓራላይዝ ሆኖ ወደ አንደኛው የሚያዘነብል ያችን አስለቅሼ ልኳን አስገባለሁ የሚለው ይህን ለማድረግ ማግባት አያስፈልግም። ይህንን ነው ፈላተሚሉ ኩለል መይል ያለው ያሉፈቱ ያለፉትን ጥፋቶች፣ ስህተቶች ባለመከታተል ሰላምን በማምጣት ወኢን ቱስሊሁ ወተተቁ አላህን ፈርታችሁ ጀውር ዙልም ትታችሁ ፈኢነላህ ካነ ገፉረ ረሒማ ያለፉትን ስህተቶች ጥፋቶች ስንት ወንጀል አላህ ሰትሮልናል። እነዚህ ነገሮች ሁሉ አማራጮች በሰላም ባልና ሚስት እንዲኖሩ ይህ ሁሉ አማራጭ ተደርጎ ተለፍቶ ተደክሞ አልሆነም። አማራጩ ግን መለያየት ሆነ። የመጨረሻ አማራጭ ነው መለያየትና መፋታት። ግን የተወደደ የተመረጠ አይደለም። አደጋ ካለው አብሮ መኖር፣ አደጋው ሌላ ነገር የሚፈጥር ከሆነ ሰላም ሊመጣ ካልቻለ በሰውም አማካይነት በቤተሰብ በሽማግሌም በሌላም በሌላ ምንም አይነት አማራጭ ጠፋ። አደጋ አደጋን የሚወልድ ሆነ። ያልተወደደ ነገር ቢሆንም በሸሪያ መፋታት ለእነዚህ ሰዎች ግድ ነው። አብገዱል ሐላሊ አጠላቁ አሉ ነቢዩ አለይሂ ሰላቱ ሰላም። ሐላል ሆኖ የተፈቀደ ሆነ የተጠላ ፍች ነው አሉ። አማራጭ የሌለው ነገር በመሆኑ ብቻ ይደረጋል እንጂ ተወዶ ጥሩ ሆኖ ጥሩ ሆኖ የተፈለገ አይደለም። ግን አብሮ መኖሩ በጣም መጥፎ ከሆነ ይሄ ዝቅተኛው መጥፎ አማራጭ ሆኖ የሚወሰድ ነው። ወኢን የተፈረቃ አለ። በዚህ መልኩ ለፍች ከበቁ ለመለያየት ከበቁ ዩግኒላሁ ኩላ ሚን ሰዓት እንግዲህ ይህን ሁሉ process አሟጦ ጨርሰዋልና ሲለያዩ ሁለቱንም አላህ የተሻለ እድል ሊወፍቃቸው ሊገጥማቸው ይችላል። አንጠልጥሎ ሰው ሰውን አሰቃይቶ ልጄ የት ደረሰ አላለ። ሚስቴ የደረሰች አላለ። በምን ሀል ትኖራለች አላለ። አንድ ያህል እኮ ቀርቷል የምትለው ነው። ይህን ሁሉ አይነት ስቃይና ሰቆቃ በሰው ላይ የሚሰራው አላህን መፍራት ያስፈልጋል። አንዳንዴ በእንደዚህ አይነት ሰውን መበቀል ጥሩ አይደለም። በሰላም ተነጋግሮ አማራጭ መለያየት ሆን መለያየት ነው። የዛን ጊዜ ለሁለቱም ዩግኒላሁ ኩላ ሚን ሰዓቲሃ ሀብታም ነው ጌታ አላህ ስብሐ ወተዓላ። ለእሷም ጥሩ የሆነ እድል፣ ለሱም ጥሩ የሆነ እድል፣ ለሱም ለእሷም ጥሩ የሆነ ርስቅ ሊያውጣላቸው የሚችል ሀብታም ነው። ምክንያቱም ወካነ አላሁ ዋሲአን ሐኪማ አላህ ስብሐ ወተዓላ የሚሰራው ነገር ሁሉ በጥበብ ነው፣ እውቀቱ የጠለቀ ነው። ወሊላሂ ማፊ ሰማዋት ወማ ለምን ምን አጣ ጌታ አላህ ምድር ውስጥ ሰማይ ውስጥ ያሉ ነገሮች ሁሉ እጃቸው እጁ ላይ ነዋ። ባልና ምስት አማራጭ ጠፍቶ ሲለያዩ የእነሱን ርስቅ በተሻለው በሰፋው በሰላም አላህ ሊሰጣቸው ምን አጣ? የምድሩ የሰማይ ሁሉ በሱ እጅ ነዋ ያለው። ወለቀድ ወሰይነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አንተቁላህ። የሰው ልጅ በህይወት ፕሮግራሙ ሁሌ መለየት የሌለበት ነገር ታቅዋ ብቻ ነው። አላህን መፍራት ብቻ ነው። የሰው ልጅ አላህን ካልፈራ ቤቱ ላይም አውሬ ይሆናል፣ ልጆቹ ላይም አውሬ ይሆናል። ከሱ ጋር ችግርና ሰቆቃ አሳለፈች። ያሁኗን እዚህ ጋር እናብራራ የነበረችዋን ምስት አንበሳ ይሆንባታል። ሴትም እንደዛው። ሁለቱ ጋም ተቅዋ ከጠፋ ከላስ። ለዚህ ነው በእናንተም ኡመት ባለፉት ትውልዶችም ባለፉ አንቢያዎችና ሩሶች ሩሱሎችም መክረናል፣ ነግረናል፣ አስጠንቅቀናል እናንተ ብቻ አይደላችሁም። ኩቱበ ሰማዊያ ሌሎችም ኡመታቶች ላይ የተሰጣቸውም ሁሉ አንተቁላህ ተቅዋን ያዙ። ቀዳሚ ይሄ ነው። የሰው ልጅ ቀልቡ ላይ ተቅዋ ከሌለ የፈለገውንም ይሰራል። ዝም በለው መስጊድ መመላለሱ፣ ዝም በለው ደረሳ ነው በለው፣ አሊም በለው፣ ኪታበኛ ነው በለው፣ ሰፈል ወሊቆ ማለት ይሄ ሌላ ቋንቋ ነው። ሁሉ መጥፎ ነገር ሊሰራ የሚዳፈር ሰው የተቅዋ እጥረት ያለበት ሰው ወይን ተክፍሩ فإن الله فإن لله ما في السماوات وما في الأرض መጥፎ ስራ የሚሰራ ሰው አፈንግጦ ከፍሮም ቢሆን ወደ ኩፍር የሚገባ ሰው አላህን አይጎዳም። እራሱን ብቻ ነው የሚጎዳው። ለምን ይጎዳል? ጌታ አላህ ስብሐነ ወተዓላ ጥሩ መሆን ለራሳችን ተቅዋ መያዝ ለራሳችን ለአላህ ምድር ሰማይ ውስጥ ያለ ነገር ሁሉ የራሱ ነው። ወካነ አላሁ ገንየን ሐሚዳ ከማንም ምንም አይፈልግም። የተብቃቃ ጌታ በሁሉም ነገር። ስለዚህ አላሁ ስብሓነሁ ወተዓላ ትዕዛዙን ተቀብለው አክብረው ሁሉም ጋር ተቅዋን የሚጠቀሙ ሰዎች ናቸው ሳሊህ ሙእሚን የሚባሉ የአላህ ጥሩ ባሪያዎች የሚባሉ ወሊላሂ ማ ፊ ሰማዋት ወማ ፊል አርድ ወከፋ ቢላሂ ወኪላ አላሁ ስብሓነሁ ወተዓላ የሰዎችን የባሪያዎችን ስራ ለመቆጣጠር ራሱ በቂ ነው። ሰላይም አይልክም። በየትኛውም በኩል መረምርሃለሁ፣ እቆጣጠራለሁ፣ መረጃ ሰበስባለሁ አይልም። አላህ ራሱ በቂና በቂ ነው። ሀብቱ ንግስናው መቼም የማይሻር መቼም የማይደክም ነው። አላህ ሰዎች እኮ ኸልቁን መልካም እንዲሆኑ ተቅዋን እንዲይዙ በሁሉም ቦታ ሳሊህ እንዲሆኑ ሲፈልግ ለራሳቸው ጥቅም ነው። እንየሻ ዩዝሂብኩም ወያ እንየሻ ዩዝሂብኩም አዩሃ ናስ ወያእቲ ቢአኸሪን ማድረግ አይፈልግም እንጂ አላህ ያለውን ትውልድ ሙልጭ አድርጎ አንስቶ ሌላ ፍጡር ማስቀመጥ ይችላል። ለአላህ ምኑም አይደለም። የሚታዘዙለትን ሳሊ የሚሆኑትን የተቅዋ ባለቤት የሚሆኑትን መተካት ይችላል አላሁ ስብሓነሁ ወተዓላ ወካነ አላሁ አላ ዛሊከ ቀዲራ ባልተገደበ አቅምና ባልተገደበ ችሎታ ለማድረጉ ምንም የሚያንገራግርና ምንም አይነት ጥርጥር በሌለው ሙሉ power ያለው ጌታ አላህ ሱብሓነሁ ወተዓላ ላድርግ ካለ በ كن فيكون ብቻ ያደርገዋል። من كان يريد ثواب الدنيا فإن الله ثواب الدنيا والآخرة وكان الله سميعا የሰው ልጅ ማንኛውንም መልካም ስራ በሚሰራበት ጊዜ የአላህን ትእዛዝ ፈጽሜ አላህ ባለኝ ቦታ ተገኝቼ በዱንያም እጠቀምበታለሁ፣ አጅርና ሰዋብ አግኝቼ አኸራም እጠቀምበታለሁ በሚል ንያ ነው መልካም ሰው መሆን ያለበት። አኸራ ነገ ነው። ዝም በለው እኔ ለዱንያ ብቻ ይመቸኝ ከሆነ ይሄ ከእውቀት በታች ያዘቀጠ ብቻ ሳይሆን የወረደ ነው። ለማንኛውም እንቅስቃሴው መንካን ዩሪዱ ሰዋበ ዱንያ የዱንያ ጥቅም ብቻ ዱንያንና ዱንያን ጥቅምንና ጥቅምን ብቻ የሚል ሰው ጅልነት ነው። ለምን ፈኢንደላሂ ሰዋቡ ዱንያ ወልአኺራ አላህ ከሁለቱም ነው ያለው። እዚህም እኮ አልጋ በአልጋ ያረግሃል። ምን ችግር አለው? ስንቶች ሳይለፉ ሳይደክሙ ተቅዋን በመያዛቸው እኮ እንዴት ያነጥጣቸዋል ይታያል እኮ የሚታይም ነገር ነው። ስንቶቹ ደግሞ ለሰበብ ብሎ ይለፋሉ። ልፋታቸው ድካማቸው ትንሽ ነው፣ ለትልቅ ውጤት ለመወርወር ይበቃሉ። አላህ በረካ አድርጎላቸው። አላህ ከሁሉም ነው ያለው፣ ሰዋብ ዱንያ ወሰዋብ ልአኽራ ወካነ አላሁ ሰሚአን በሲራ ከአላሁ ስብሓነ ወተዓላ የሚሰወር መቼም ምንም ምንም ነገር የለም ይላል።